بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على خاتم الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته بارك الله فيكم لا تيأسوا تسفاء تقرضوا الله سبحانه وتعالى وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين ከጌታችሁ ወደ ሆነችም ምህረት ስፋቷ እንደ ሰማይና ምድር ወደ ሆነች ገነት አላህን ለሚፈሩ የተዘጋጀች ስትሆን ተሽቀዳደሙ፣ ተቻኮሉ ይላል። እቺህን ለማግኘት የዚች አይነት ጸጋ የተሞላችበትን ዘላለማዊ የሆነችን ሀገር ለማግኘት ተቻከሉ፣ ፍጠኑ፣ ተሽቀዳደሙ ይላል። ለማን የተዘጋጀችው? ለማን ነው? الذين ينفقون في السراء والضراء والكاذمين الغيظ والعافين عن الناس والله يحب المحسنين ለነዛ በድሎትም ሆነ በችግር ጊዜ ለሚለግሱት የተዘጋጀች ሀገር ናት ይላል። ቁጭትንም ገቺዎች ከሰዎችም ይቅርታ አድራጊዎች ለሆኑ የተደገሰች ሀገር ናት። ወላሁ ዩሕቡ ሙሕሲኒን አላህም በጎ ሰሪዎችን ይወዳልና እቺ ዘለዓለማዊ የሆነች ከገቡ መውጣት የሌለበት ጭንቅ የሌለበት ሐሳብ የሌለበት ምንም አይነት መከራ፣ ስቃይ፣ ዛዛታ እንኳን የሌለበት ማለት ነው። የማይሰለች ሁል ጊዜ የምታደስ ሁል ጊዜ ሁል ጊዜ እያማረ ውበቱ እየጨመረ ጸጋው በጸጋ ላይ እየጨመረ የሚሄድ ዘለዓለማዊ ሀገር በሰው ልጆች ሊሰወር ወይም ሊወሰፍ የማይችል ደስታ የተሞላበት ህይወት ለማን ነው የተዘጋጀው? አለዚነ ዩንፊቁነ ፊሰራኢ እነዛ በችግር ጊዜ በድሎት ጊዜ በምቾት ጊዜ የሚሰድቁ የሚሰጡ ገንዘባቸውን የሚለግሱ ይሄ ብቻ አይደለም ወራ በችግርም ጊዜ ደግሞ በችግርም ጊዜ በማይደላቸውም ጊዜ ብዙ በማያተርፉበትም ጊዜ ነገራቶች ቀዝቀዝ በሚሉበትም ጊዜ ችግር ውስጥም ሆነው የአላህን ረሕመት የአላህን እዝነት ፍለጋ የማያቆሙ ሰዎች ማለት ነው። ወልካዚሚን አልገይዘ ቁጣን ቁጭትን ደግሞ ያዝ ዋጥ ለሚያደርጉ ወልዓፊነ አንናስ ለሰዎች ደግሞ ይቅርባዮች ለሆኑ ይቅርባዮች ለሆኑ እንዲህ አይነት ብርቅዬ ወርቃማ የሆነ ስራ ላላቸው ሰዎች የተዘጋጀ ይላል። አላህ እንደዚህ አይነት በጎ ሰሪዎችን ይወዳልና የበጎ ሰሪዎች የበጎ ስራ ባለቤቶች ደግሞ ውለታቸው፣ ጀዛቸው፣ ሚንዳቸው ይሄ ማለቂያ የሌለው ሀገር ነው። እንደዚች ሰፋ ያለችና ያማረች ውብ ሀገር ነው ይላል። ስብሓንላህ። ይህን እንድናገር ያስገደደኝ ከዚህ ቀጥሎ ያለው አንቀጽ ነው። ጠይብ መልካም የሰሩት ጥሩ ጥሩ ነገር ያላቸው ብዙ መልካም ያላቸው ይሄን ሰደቃ በችግር ጊዜ በድሎት ጊዜ መጸደቅ ማለት ቀላል ነገር አይደለም። ቁጣ ደግሞ የበደለንን ግፍ ያደረሰብንን ስንት መከራ ስንት ነገር ያደረገንን ሰው ደግሞ ይቅር ማለት ለአላህ ብሎ ይቅር ማለት ቀላል ነገር አለ። ይሄን የሚያደርጉቱ በጣም ትልቆች ናቸው። በጣም ትልቆች ወደ ሰፊዎች ጀግኖች አላህን ፈሪዎች ያኔ አላህን ስብሓን ወተዓላ እዝነት ረሐመትን ከምንም በላይ አብልጦ የሚያዩ ሰዎች ናቸው አላህ ከእነሱ ያደርገን ተስፋ አትቁረጡ አርእስት ላይ ያልኩት ይሄኛው አንቀጽ ቀጥሎ ያለው አንቀጽ ነው ጉደኛው ወለዚነ ይላል ኢዛ ፈአሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩ ላሃ ፈስተግፈሩ ሊዙኑብህም ወመን የግፊሩ ዙኑበ ኢላ ላህ ወለም ዩስሩ ዐላ ማ ፈዐሉ ወሁም ያዕለሙን። እቺ ጀነት እንደዚህ የተዋበች ሀገር ቅድም ላልናቸው ሰዎች ብቻም አይደለም ይላል አላህ ሱብሓነሁ ወተዓላ። ወለዚነ ለነዛም ይላል መጥፎ ስራን በሰሩ ወይም ደግሞ ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ምህረትን የሚለምኑ ለሆኑትም ከአላህም ሌላ ኃጢአቶችን የሚምር አንድም የለም። በስህተት በሰሩት ላይ እነርሱ የሚያውቁ ሲሆኑ የማይዘወትሩ ለሆኑት ተደግሳለች ይችላል። ስብሓንላህ ወንጀል ለሰሩ ሐራም አላህ ያደረገውን የሰሩ ሰዎች ኢዛ ፈአሉ ፋሒሸተን ፋሒሻ የሠራ ሰው አው ዘለሙ አንፉሰሁም ራሳቸውን ከበደሉ በኋላ በወንጀል ራሳቸውን ከበደሉ በኋላ ዘከሩላህ አላህን አስታውሰው እስትግፋር አድርገው ያ አላህ መረተ ማን ነው ሰው ሆኖ ወንጀል የማይሰራ ማን አለ ስህተት ላይ የማይወርቅ ማን አለ ወላሂ ልአዚም የለም ሰው ሆኖ ተፈጥሮ እንደው ስህተት ላይ የማይወርቅ ማንም የለም አየንካን በማንኛውም ጠሪቃ የሰው ልጅ ይሸወዳል ነገር ግን የአላህ ራህመት ሰፊ ነው። እዩት ምን እንደምል ማለት ነው። እነዛ ወንጀልን የሰሩ ፋሂሻ የሰሩ ወንጀል የሰሩ ራሳቸውን የበደሉ ሰዎች ምን ካደረጉ ተመልሶ አላህን ይቅር በለን ብለው ከወንጀላቸው ተመልሰው አላህን አስታውሰው ይቅርታን ከጠየቁ ከጠየቁ ምን ይደረግላቸዋል? ለእነዚህም ይሄ ጀነት ተደግሶላቸዋል ይላል አላህ ሱብሓነሁ ወተዓላ። أولئك جزاؤهم مغفرة من ربهم وجنة وجن وجنات تجري من تحتها الأنهار خالدين فيها ونعم أجر العاملين እነዛ ምንዳቸው ከጌታቸው ምህረትና በውስጣቸው ዘውታሪዎች ሲሆኑ በስሮቻቸው ወንዞች የሚፈሱባቸው ገነቶች ናቸው ይላል የሰሪዎችንም ምንዳ አላህ ስብን ወተዓላ አይከለክልምና ምንኛ ያማረ ነው ይላል ምንኛ አማረች ወጀናቱን ተጅሪ ጀናት ከስሮቻቸው ውሃ የሚፈሱባቸው ጀነቶች አሉላቸው። ለማን? ለነዚህም ሰዎች ማለት ነው። ሱብሓነላህ ረሕመቱ ሰፊ ነው። ተስፋ አትቁረጡ። ተስፋ መቁረጥ የለብንም። አላህ ስብሓነሁ ወተዓላ የሰው ልጅ ዛሬ ኢማኑ ከፍ፣ ነገ ደግሞ ይወርቃል። ነገ መልካም ይስራል ነገ ወንጀል ላይ ይወርቃል። ቶብቶ ከተመለሰ ወደ አላህ ከተመለሰ አላህን ካስታወሰ የአላህ ራህመት ሰፊ ነው። ይሄ ሰው ልብን የሚጠግን ነው። የተሰበረን ልብ የተሰበረን ነገር የሚጠግን ነው። ሰዎች ተስፋቸውን የሚያለመልም ነው። አልሐምዱሊላህ ሙስሊም ላደረገን ጌታ አላህ ስብሓነ ወተዓላ ይቀበለን። አላህ ስብሓነ ወተዓላ ወንጀል ሲሰሩም ከወንጀልም አላህ ይጠብቀን። ወንጀል ሲሰሩም ደግሞ ሲሳሳቱም ደግሞ ወዲያው ጌታቸውን አስታውሰው ተመልሰው ይቅር ይቅርታ ጠይቀው ምህረት አግኝተው ጀነት ከሚወርሱ ባሮቹ አላህ አድርገን። ወላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።